ወይዛ ሰሚዑ ማኡንዚለ ኢለ ረሱል ከጥሩ ስነ ምግባራቸውና ከጥሩ ተፈጥሮ ባህሪያቸው አንዱ ያ ሙሐመድ ረሱል ላይ ሙሐመድ ላይ የወረደውን ቁርአን ሲነበብ በሰሙ ጊዜ ተራ አዕዩንሁም ተፊድ ምን ደም አይናቸው እንባ ሞልቶበት እንባ ይስለቁታል፣ ሲያለቅሱ አለ። ሚማ አረፉ ምን አልሐቅ ቁርአንና አንተ ይዘህ የመጣው መንገድ ሐቅ መሆኑን በማወቃቸው መነሻ ከመቀበላቸውም አልፎ ሲያለቅሱ ታያቸዋል አለ። የኋላ ኋላ ውጤታቸው እነዚህ የቁሉነ ረበና አመና ፈክቱብና ማሻሂድ ሻሃዳ ይዘናል፣ ያ ረቢ አምነናል ሙሐመድና የሙሐመድ ተከታዮች ባሉበት መንገድ ገብተናል፣ እኛንም በዛው መዝግበን የሚሉ እኮ ናቸው አለ አላሁ ስብሐነ ወተዓላ። ቁርአን መልካም ያልሆነውን ሰው ተናግሮም ለምክር ለማስተማር እንዲያመች ብሎ ተናግሮ እዛው ደግሞ ያሉትን መልካም ነጥሮችንም ጭምር ሳይጠቅስ ሳይዳስስ አልፈ ወማ ለና ላ ኑእምኑ ቢላህ ወማ ጃአና ምን አልሐቅ ይህን ቡድን አንዳንድ ተቃዋሚ አካል እጅ ሰጥታችሁ ወዲያው ተማርካችሁ ልትከተሉና ልትቀበሉ ምን አጣደፋችሁ ብለው ተቃዋሚ ሲነሳባቸው ምላሻቸው አለ አላህ ሱብሓነሁ ወተዓላ ወማ ለና ላ ኑእሚኑ ቢላህ ወማ ጃአና ምን ልሐቅ ምን ያግደን ምን ይከለክለን ምን ይከልክለን ምን ያግደን እኛ በአላህ ላናምን ሐቅን ላንቀበል እንደውም ምኞታችን ተስፋችን ወነጥመው አዩድክለና ረቡና ማአልቀውም ሳሊሒን ሙሐመድን ተከትለው ሳሊህ ምርጦችና በጣም ኳሊቲ ተብሎ አላህ ጋር ቦታ የተሰጣቸው ከሆኑ ሰዎች ጋር አላህ እንዲያደርገንና እንዲያስገባን እንዲቆጥረን ነው እኛ የምንፈልገው። ፈአሳበሁም ላሁ ቢማ ቃሉ ጀናትን ተጅሪ ሚን ታሕት ለነሃር ኻሊዲነ ፊሃ ያ ሙሐመድ አንተ ጋ የመጡ ግሩፖችና ቡድኖች ነጃሽ ልኳቸው እንዲህ አይነቱን ባህሪ ይዘው ሲመለሱ ሀቅን ተቀብለው ምኞታችን፣ እቅዳችን፣ ንያችን እንደውም ወነጥማሁ አን ዩድኪለና ረቡና የምናስበው የምንከጅለው የምንናፍቀው ከሳሊዎች ጋር አላህ እንዲቆጥረንና እንዲያስገባን እንዲመዘግበን ነው ብለው በነየቱት አይነት ፈአሳበሁም ላሁ ቢማ ቃሉ ጀናት ያ ሙሐመድ እድሉን አገኙት እኮ ጊዜያቸው አጀላቸው ሰዓታቸው ደርሶ የሞቱ ጊዜ እነዛ ቡድኖች ላልሞቱትም በሕይወት ያሉትም ቢሆኑ ያ ሙሐመድ እንደ ምኞታቸው አጅርና ሰዋቡን የተመኙትን አግኝተዋል። በጀነት የሚንፈላሱ አድርገናልም። ሊያዝናናቸው የሚችል የጀነት የውሃ ፍሳሽ በግራ በቀኝ የሚሽከረከር የሆነ ጀነት ላይ ለዛውም ኻሊዲና ፊያ ዘላለም እየተደሰቱበት እንዲኖሩ አድርገናል ይላል አላህ ሱብሓነሁ ወተዓላ። ይሄ ሚንዳ፣ ይሄ አይነቱ ክፍያ ወዛሊከ ጀዛኡል ሙሕሲኒን ይላል። ይሄ ነው ለሁሉም መልካም ሰሪ ለሆነው መልካምነትን ተቀብሎ መልካም ለሚሆነው ሁሉ ይሄው ነው ክፍያችን፣ ይሄው ነው ሚንዳችን ይላል ጌታ አላህ ረበል ዓለሚን። በተቃራኒው ወለዚነ ከፈሩ አላ አላህ ይሄ መሆኑ ቀርቶ በተቃራኒው ካጅ የሆኑት አለ ሐቅን አንቀበልም ባዮች አለ ወከዘቡ ቢአያትና ሐቅን እንዲቀበሉ ቁርአንን እንዲቀበሉ ሊያሳምናቸው የሚችል በየአይነቱ ተአምራቶችን በአንቢያዎቻችን አማካይነት ያሳየነውን ያወረድነውን ያመጣነውን ሁሉ የሚዋሹና የሚያስዋሹ ከመክፈራቸውም አልፈው ኡላኢከ አስሓቡል ጀሂም ጀነት ጀሃነም ላይ አኸራ በከፋ ጀሃነም ይቀመጣሉ አለ አላህ ሱብሓነሁ ወተዓላ። ጀሃነም ስሙ ብዙ ነው። ጀሂም ማለት በሉገተል አረብ ንዳዱ የበዛ ማለት ነው። ንዳዱ የከፋ ቃጠሎ በጣም ያየለ ማለት ነው። በዚህ አይነት ጀሃነም ይቀመጣሉ ማለት ነው። ያ አዩሃ አለዚነ አመኑ ላ ቱሐሪሙ ጠይባቲ ማ አህለላሁ ለኩም ወላ ታዕተዱ ስለ እነዚህ ቡድኖችና ስለ እነዚህ አይነት ግሩፖች ይህን ያህል ካለ በኋላ አጠቃላይ ዲንን ተቀብለው ኢማንን ተቀብለው እስልምና ለተከተሉ ኢላ የውም ቂያማ ላሉት ሙእሚኖች በአጠቃላይ ሌላ ምክር መምከር ጀመረ አላህ ስብሐነ ወተዓላ። ይሄ የቁርአን ባህሪ ነው። ቅድም እንዳልናችሁ ይገባል በሌላ ታሪክ ይወጣል ነግሮ አስተምሮህ ይመለሳል። ስለ ሐላል ስለ ሐራም ያስተምርሃል። ይወጣል። ከዛ በኋላ ስለ ጥሩ ስነ ምግባር ጎን ለጎን ስለ መጥፎ ስነ ምግባር ቁርአን ይህንን ነው የሚዳስሰው። ይሄ ካልሆነ ቁርአን አስተማሪ አይደለም ማለት ነው። በዘመናችን ግን ችግሩ ምንድን ነው? የወደቀና የወደቀ አመለካከት የቁርአንን ባህሪ ይህን ተከትለ ይህን ማዕበል እየተከተልክ ቁርአኑን ስትፈስር እኛን መንካት ነው የሚል ግሩፕ አለ። በጣም የሚያጅብ ይሄ ነው። ስሙ ተጠርቶ መሐመድ አብደላ የተባለ እኮ የለም። የሚፈሰረው ከቁርአን ነው፣ ሌላ ነገር የለም። አይ ጥሩ ነበረ ዳዕዋው፣ ጥሩ ነበረ ተፍሲሩ፣ ግን ውስጡ ላይ ሰውን መንካት አለ ይላል። ስምህ እኮ ቁርአን ውስጥ አልተጻፈም። ሰው መንካት የሚባለው ለምሳሌ መሐመድ፣ ለምሳሌ አህመድ፣ ለምሳሌ እከሌ ከተባለ ይሄ ነው ሰው መንካት የሚባለው። ችግር ያለበት ሰው በራሱ ይፈስራል። እኛን ማለት ነው ይላል። ሳይባልም እኮ ነው። በአንድ አባባል ምንድን ነው የሚባለው? ፈስ ያለበት ዝላ አይችልም። ይሄ እኮ ነው ስለ ሙናፊቅ ሲብራራ ቁርአን ያስቀመጠውን እኛም መንካት እኮ ነው ይላል። ሙናፊቅ ነህ እንደ ማለት ነው ታዲያ። እንዲህ ከሆነ ስለ ሙናፊቅ ነው የተበራራ እኮ ሌላ ነገር የለውም። እራስን ወስዶ እኔ እንዲህ ነኝ ሊሆን እኮ ነው። ቁርአን ሲያስተምር ማዕበሉ እዛ ይገባልሃል፣ እዚህ ይወጣልሃል። ፍትሃዊ እንድትሆን ሰዎች ለሰዎችን በምታስታርቅ ጊዜ ሚዛናዊ የሆነ አስታርቅ ይልሃል። ያ አዩሃ አለዚነ አመኑ ኩኑ ሹሃዳ ሊላህ ቢልቅስጥ ይላል። ፍትሃዊ ሆነ ሚዛን እንድትደፋ የሚያስችል የሆነ አጋጣሚ ዘመድ ቢኖር ወላጅ እና አባት ቢኖሩ የፍትሃዊነት ጌታ አላህ ነውና አላህ ይበልጥልሃል። በሌላ ነገር ርዳ፣ እዚህ ጋር ፍትሃዊነት ሚዛን አትድፋ ይልሃል። ፍትሃዊ ሆነ ስታስታርቅና የሰዎች መሃል በፍትሃዊነት በምታይበት ጊዜ ጠላቶችም ቢሆኑ ይላል ወላ ይጅሪመነኩም ሸነአን ቆውምን አለ ሰዎችን በየትኛውም አይነት ጥለ ከአንተ ጋር ሰውን አንተ ልትጣላ ትችላለህ፣ ላትግባባ ትችላለህ። ያን አለመግባባትና ጠላትነትን ተንተርሰ ፍትሃዊነትን እንዳታዛባ ስታስታርቅ፣ ሰዎችን ስትመራ፣ ዳኛ ሆነ ስታይ ይህን ፍትሃዊነትን ጠብቅ። እዚህ ጋር ግን ሹማ የተጠራ ሽማግሌ የለም። አስታራቂዎችና ሽማግሌዎች እንግዲህ ምን ሊሉ ነው? እኛ መንካት እኮ ነው ሊሉ ነው። ላ ፍትሐዊነትን እዚህ ጋር ካስተማረ ፍታ ይሆናሉ ብለን ነይት። በቃ እኛን መንካት ነው፣ ሌላ ቋንቋ ነው። ያለበለዛ ቁርአን አስተማሪ አይደለም ማለት ነው። እያንዳንዱ ባህሪ ሲናገር አላህ ሊመክር እኮ ነው፣ ሊያስተምር ነው። እኔን ነካች ሰው እንዴት አያፍርም? ስለ ሙናፊቅ ቁርአን የተናገሩን ስታብራራ ነገሩ አሽሙሩ ኮኛ ነው ይላል። እንግዲህ ከሆነ ጥሩ ነው፣ ድርሻን ተቀብለሃል ማለት ነው። እኔ ሙናፊቅ ነኝ እያልክ ነው ካይር። ስለዚህ ከእንዲህ አይነት ከወረደ እይታ መውጣት አለብን። እንዲህ የሆነን ወርደን ቁርአን እንሰማለን፣ ዳዋ እንሰማለን። ካልሆነ ቁርአን አይጠቅምንም፣ አንመከርበትም ማለት ነው። ከጃህል የበለጠ በሽታ የለም። ጃህል ውስጡን ያስቸገረው ሰው አቅሉና ሸይጣን የሚሰጠውን ትርጉም ብቻ ይጠቀማል። ስለዚህ እዚህ ጋር አላህ ስብሐነሁ ወተዓላ ቅድም ያልናቸውን የነጃሽይን ግሩፖች፣ ቡድኖች ነቢዩ ጋር ሄደው ዲንን እንዴት እንደተቀበሉና ያላቸውን ስነ ምግባር ከዳሰሰ በኋላ አሁን ወደ ሌላ አንቀጽ ገባ። ይሄ ሌላኛው ማዕበል ነው። ቁርአኑ የወረደው በነቢዩ ላይ ነው። በሰዓቱ እየጠቆም የሚናገረው ነቢዩና ሰሃባዎችን ነው። አስተማሪነቱ ግን ኢላየው ምልቅያመ እኛን የሚመለከታል። እንዲህ አድርጎ ነው ሰው መቀበል መቻል ያለበት። ያለበለዚያ ለቁርአን ጀርባ መስጠት ይመጣል። ያ አዩሃ አለዚነ አመኑ ላ ቱሐሪሙ ጠይባቲ ማ አህለላሁ ለኩም እናንተ ሙእሚኖች በገዛ እጃችሁ ህግና ደንብ መመሪያ አውጥታችሁ ይሄ ሐራም ነው ብላችሁ ሐራም አታድርጉ ይላል። ብለው ጠጣው ብሎ አላህ ሐላል አድርጎ ያስቀመጠልህን አቃቅር አንተ አውጥተ ህግና ደንብ አንተ የሚደነግግ ሆነህ እንዲህ አይነት መዳፈር ውስጥ እንዳትገቡ አለ አላህ ሱብሓነሁ ወተዓላ ወላ ተአተዱ ሐላል የሆነውን ሐራም ነው ስትሉ ድፍረታችሁ በስቶ ድንበር የጣሰ ውሳኔ ውስጥም እንዳትገቡ ይላል አላህ ሱብሓነሁ ወተዓላ። ምክንያቱም ኢነላሃ ላ ዩሂቡል ሙዕተዲን ድንበር የጣሱትን ያለ አግባብ የሚዳፈሩትን ሸሪዓ ላይ ህግና ደንብ ለማውጣት እነዚህን አይነቶችን ንያውና ዓላማው ምንም ያህል አላህን ለማስደሰት ምኑንም ያህል ለዲን ብለው የሚሰሩ እንኳን ቢሆን አይወዳቸውም ይላል አላህ ሱብሓነሁ ወተዓላ። የሰው ልጅ ሸሪዓ ላይ ሐራምና ሐላልን ለማወቅ አንድ ዕልም መቅራት መቻል አለበት። ዕልም ሲባል የተጨመላለቀ እንዲህ ነካ ነካ አኮ አኮ ይተው አይደለም። ይሄማ ለሰውም አደጋ ለራሱም አደጋ ነው። ነካክቶ የተወሰው አውቃለውን ይዟል። ግራ የገባውንም ለመጠየቅ ራሱን አስቀድሞ አዋቂ አድርጓል። ችግር ነው። ሰውንም ነግራለ መክራለሁ ይጠፋል፣ ያጠፋል። ይሄ ዕልም መቅራት ሲባል ፈትዋ ማድረግ የሚችል እስከ ኡሱል መቅራት መቻል አለበት። በአረብያ ናሁ መቅራት አለበት። ሰርፍ፣ ማንጥቅ፣ በላጋ ይሄ ፈትዋ ማድረግ ይችላል። ግራው ዕልም ነው፣ ቀኙ ዕልም ነው፣ ከፊት ዕልም ነው፣ ሀብታም ነው፣ የዕልም ሀብታም። በዚህ ቢያጣ በዚህ ይገባል፣ በዚህ ቢያጣ ሰውንም ያረካል፣ አርኪ የሆነ ፈትዋም ያደርጋል። የዕልም ድሃ ራሱንም ጭምር ይጎዳል፣ ሌላውንም ይጎዳል። ስለዚህ ሐራምና ሐላልን ለማወቅ ኢማ መቅራት አለበት ዕልም ወኢማ የሚያስቀሩትና የሚነግሩትን ሰዎች ጆሮ ሰጥቶ መስማት ነው ለመጠቀም ለዚህ ነው ነቢዩ አለይሂ ሰላቱ ሰላም አሊም ሆነ አስቀራ ወይ ተማሪ ሆነ ተማር ወይ አድማጭ ሆነ ቢዚነቱ ካለ የግድ ሁሉ ይቅራ አይደለም፣ የግድ ሁሉ ይማር አይደለም። ሰዓት ሰጥተ በሆነ ጊዜ እጠቀማለሁ ብለ ከአሊሞች ወይም አድማጩን ላ ተኩን ራቢአን ፈታህሊክ አራተኛው እንዳትሆን ተጠንቀቅ፣ ትጠፋለህ አሉ ነብዩ። ስለዚህ አማረኝ ብሎ ይሄ ሐላል ነው ይሄ ሐራም ነው አይቻልም በሸሪያ። በዛ ላይ ደግሞ የፈለገ ይሆንም ለዲን ቢሆንም ሰበበ ኑዙል አለው ይሄ በነቢዩ ዘመን አንዳንድ ሰሃባዎች በቡድን إن عثمان بن مظعون إن عبد الله بن مسعود مسلوج نبي ولي اللبث نبي بيت مطلوج فسألوا أزواج رسول الله صلى الله عليه وسلم عن عمل كان يعمله رسول الله صلى الله عليه وسلم في السر يا نبي مستوج عنده نبي በግላቸው በድብቅ በምስጥር እስቲ ይሰሩ የነበረውን ነገር ንገሩን። ማታ ቆሞ አድራሉ፣ ይሰግዳሉ፣ ይዘክራሉ፣ እንደዚህ ይሆናሉ። የሚተኙት ሰዓት በጣም ትንሽ ነው። ስለ ነቢዩ ባህሪ ይዘረዘሩ ሴቶች። ይሄ ቡድን ምን አለ? አይነ ናህኑ ምን ረሱልላህ ሰለላሁ ዐለይሂ ወሰለም ነቢዩ ነቢይነት ማድረግ አላቸው በዛ ላይ ገፈረላው ለከ ማተቀደም የሚዘምኮ ማተአኸር ተብሏል። ያለፈውንም ወንጀል መጪውንም ምረናል፣ ትተንልሃል ብሏቸዋል አላህ። እንዲም ተብሎ አላህ ጋር ማታ እየሰገዱ ማደር፣ ማታ እየዘከሩ እየቀሩ ማደር። ታደኛ ከነቢዩ ጋር ስንነጻጸር አላህ ጋር ቦታ የለንም ማለት ነው አለ ይሄ ግሩፕ ወዲያውኑ የራሳቸውን ውሳኔ ወሰኑ። ከነዚህ ግሩፖች ከነዚህ ሰሃባዎች ውስጥ አንዱ ምን አለ? አማ አና ላ አኩሉ ለህማ አለ። ጥሩ መብላት ነው፣ የቅንጦት ምግብ መብላት ነው ኢባዳዬ ላይ ዲኔ ላይ ጉድለቶችን ያበዛብኝ። ስለዚህ ስጋ ብሎ ነገር አልበላም ማለት ወስኛለሁ አለ። አንዱ ወአማ አና ላአናሙ አላ ፍራሽ ያለ በጥሩ ምኞት በጥሩ ምቾት በሆነ ፍራሽ በጥሩ አልጋ በጥሩ መኝታ ከባለቤቴ ጋር ስሜቴን እየተደሰቱ እየተወጣው መተኛቴ ከኢባዳ አሻግሎኛል። ፍራሽም ላይ አልደርስም። ከአሁን በኋላ አልተኛም ፍራሽም ላይ አንደኛው ምን አለ? ወአማ አና ላ አተዘውጁ ኒሳ አለ። ከአሁን በኋላ ሴት ብሎ ነገር ለእኔ ሐራም ነው። ምስቴን ዞር ብዬ የማላየው ጭልጥ ብለን ለኢባዳ አላህን በሚያስደስት ስራ በአኺራ ስራ እንሰማራለን። ንያቸው ይሄ ነው። ነቢዩ ከመጡ በኋላ ይሄ ወሬ ከምስቶቻቸው ለነቢዩ ተነገረ። ነቢዩ ተነሱና መስጂድ ላይ እነዚህም ሌሎችም ባሉበት እኔ አሉ ኡሰሊ ሌይል አሉ ወአናሙ አላ ፍራሽ አሉ ወአተዘወጁ ኒሳ አሉ እንዲህ አይነት ውሳኔ ከወሰኑ ከወሰኑ ሰሃባዎች ተቃራኒ መንጅታ ላይ ፍራሽም ላይ እተኛለሁ አለ። መቶ በመቶ ተኝቼ አይደለም የሚያድረው፣ በሆነቿ percent ተነስቼ እሰግዳለሁኝ አሉት። እበላለሁ፣ እጠጣለሁ፣ ችግር የለም አሉት። ከባለቤቶቼ ከሚስቶቼም ጋር አድራለሁ አሉት። ከዛ ቀንሼ ደግሞ እንደገና ለኢባዳ እነሳለሁ አሉት። ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ የእኔ እሱና ተገላቢጦሽና ተቃራኒ ሆኖ የሚጓሰው ከኔ የለም። እንኳንስ አላህ አጨብጭቦና ነቢዩ ዘፍነው ዘምሮ ሊቀበሉ አይደለም ይሄን ግሩፕ እና ይሄን ቡድን አይሰራም፣ ከኛ ሸሪያ የለም አሉ ነቢዩ። ይሄ የቁርአን አያት በዚህ ምክንያት ነቢዩ ለወረደ። እናንተ ሙእሚኖች ላቱሐሪሙ ጠይባቲ ማ አህለላሁ ለኩም አላህ ራም ያ ሐላል ያረገላችሁን መልካምና ጥሩ ጥሩ የሆነ ሐላል ነገሮችን በገዛ እጃችሁ ለምን ሀራም ታረጋላችሁ? ከዛም አልፎ ወላ ተዕተዱ ድንበር የጣሰ ውሳኔ እንዲህ አላረግም እንዲህ አላረግም ከአሁን በኋላ እኔ ኢነላህ ላ ዩሂቡል ሙዕተዲን ድንበር ጥሰው ያለ አግባብ ሸሪዓ ላይ አወቅ በአወቅኩ ባይነት የሚወስኑትን አይወዳቸውም አላህ ቁርአን አየት ነቢዩ ላይ ወረደ። ወኩሉ ሚማ ረዘቀኩም ላሁ ሐላለን ጠይባ ሐላል ነው ብሎ አላህ ያዘጋጀላችሁን ምግብ እኔ ስጋ አልበላ፣ እኔ አትክልት ፍራፍሬ አልበላ፣ እኔ ቅቤ አልጠጣ፣ እንደዚህ ብሉ ጠጡ፣ ሐላል ነው ብሎ አላህ የፈቀደላችሁን። ወተቁላህ ቁም ነገሩ ተቅዋ ነው። ቁም ነገሩ አላህን መፍራት ነው። ቁም ነገሩ በከለከለ ቦታ መከልከል፣ ባዘዘ ቦታ መገኘት ነው። ይህ ሲጠቃለል ተቅዋ ይባላል። ተቅዋን ያዙ። አለ አላህ ስብሐ ወተዓላ አለዚ አንቱም ብሂ ሙእሚኑ ሰዎች እንግዲህ ሙእሚን ናቸው ተብሎ የሚባለው ማዕረግ የሚሰጣቸው ተቋን ሲይዙ ነው።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 وتعالى ባለፈው ደርሳችን ያ አዩሃ አለዚነ አመኑ ላ ቱሐሪሙ ጠይባት ማ አህለላሁ ለኩም አለ። የሰው ልጅ እልምን ካልተከተለ በሚሰራው በአኸራ ስራ አጅርና ሰዋብ ከመፈለግ የተነሳ ጉድለቶችን በኢባዳ ላይ እያሳየሁኝ ነው ብሎ ከመጨነቁ የተነሳ ባለፈው ደርሳችን ውስን ሰሃባዎች የሆኑትና የገቡት አይነት እርምጃ ውስጥ ይገባል ሰው። እናንተ ሙእሚኖች አላህ ሐራም ሐራም ያላደረገባችሁንና በሐላልነታቸው እንድትጠቀሟቸው ፈቅዶ ያስቀመጠላችሁን ነገር በራሳችሁ ውሳኔ ሐራም አታድርጉት የሚል ነበር። ይሄ መነሻ አለው፣ ሰበበ ኑዙል አለው ብለናል። ባለፈው ደርስ አንድ አያ ወደ ላይ ከፍ ብዬ እንዲጀምር ያስገደደኝ የዛሬው ደርሳችን ከሱ ጋር ትስስር ስላለው ነው። እንደ መነሻ የተወሰኑ ሰሃባዎች ተነጋግረው ነቢዩ አለይሂ ሰላቱ ወሰላም መስጂድ ላይ የሚያሳዩትን የኢባዳ አይነቶች እያየን ነው። ያን ተከትለን አቅማችን የቻለውን ሁሉ እንሰራለን። ግን ማታ ቤታቸው ከገቡ በኋላ ከአላሁ ስብሓነሁ ወተዓላ ጋር የሚያደርጉት ግንኙነት ቆይታ የኢባዳ አይነቶቻቸው ምን እንደሆነ ከቅርብ ባለቤቶቻቸው ከምስቶቻቸው መስማት አለብን ብለው ተነጋግረውበት ነው ወደ ነቢዩ ቤት የሄዱት። እነዚህ ውስን ሰሃባዎች ሄደው ምን ይሰሩ አሉ ነቢዩ ማታ እንደው የሚሰሩት የኢባዳ አይነት ብለው በጠየቋቸው ጊዜ የነቢዩ ባለቤቶችን ማታ ይሰገዱ እንዴት እንደሚያድሩ ሌላም የኢባዳ ፕሮግራሞቻቸው የነቢዩ እንዴት እንደሆነ ሲያብራሩላቸው አይነ ናህኑ ምን ረሱልላህ አሉ። ከአነሁም ተቃሉሃ ይላል ሀዲሱ ላይ። አይ ዋጋ የለንም እኛ አሉ። ማታ ነቢዩ እየሰገዱ እየደከሙ እየለፉ ሚያድሩ ከሆነ የእኛ ጉዳይ ያበቃል ማለት ነው አሉ። ስጋት። ምክንያቱም ነቢዩ ገፈረላሁ ለክ ማ ተቀደመ ሚን ዘንቢኮ ማ ተአኸር ተብለዋል። ትልቅ እድል ተሰጥቷቸዋል። ይህን እድል ማንም የማያገኝ ነው። ያ ሙሐመድ ያለፈውንም ጥፋትና ወንጀልህን ስተትህን ትተነዋል፣ አልፈንልሃል መጪውንም ጭምር ይላል የቁርአን አያቱ ትርጉም። እንደዚህ የተባሉ ነቢዩ ማታ እየሰገዱ ካደሩ የባዳቸው ፕሮግራም የቀኑ አላነሳቸው። ይሄ ከሆነ ማታ አይነናህኑ ምን ረሱልላህ አሉ እንግዲህ እኛ ተስፋም የለንም አይነት ይህን ከሰሙ በኋላ ነው ዞር ብለው እነዚህ ሰሃባዎች በራሳቸው ላይ ውሳኔ ያስተላለፉ። አንደኛው ፈአማ አና ፈላ አናሙ አላ ፍራሺ አለ። ማታ ተኝቼ የሚያድረው ልክ እንደ ነቢዩ ኢባዳ ለማድረግ ያልታደልኩት ምቾት የመኝታ ምቾቴ በስቶ ነው። ፍራሼ ላይ ከአሁን በኋላ አልተኛም አለ። አንደኛው አማአና ላ አኩሉ ለህመን አለ። ጥራት ያለው ምግብ የድሎት የምቾት ምግብ አማርጬ እየበላው አብዛኛውን ስጋ ስለሚበላ በኢባዳ ላይ ጉድለት ያሳየሁት በእኔ በኩል ይሄ ይመስለኛልና ስጋ ሁለተኛ ላልበላ የተመቻቸ ምግብ ላልበላ ብሎ ወሰነ። አንዱ ፈአማ አና ላ አተዘወጁ ኒሳ አለ። መኝታዬ ላይ የማታ ፕሮግራሜን ከባለቤቴ ጋር አብሮ ማደር አስተጓግሎኛል። ከአሁን በኋላ ከባለቤቴ ጋር ላላድር አለ። ይህን ውሳኔ ወስነው ነው የወጡት። ከዛ በኋላ ነቢዩ አለይሂ ሰላቱ ወሰላም የእነዚህን የሰሃባዎችን አመለካከት ያሉትን ራሳቸው ላይ የወሰኑትን ሰሙ። ወዲያው ይሄ ቁርአን አያትም ወረደ። ያ አዩሃ አለዚነ አመኑ ላ ቱሐሪሙ ጠይባቲ ማ አህለላሁ ለኩም አለ። ሐላል አድርጎ አላህ የፈቀደላችሁን ሐራም አታድርጉ በላችሁ በላችሁ ላይ አለ። እንዲህ አይነቱን ውሳኔ አወገዘ። ነቢዩ መስጂድ ላይ ተነሱና እኔማ አሉ ፈአናሙ አላ ፍራሼ አሉ ተኛለሁ ፍራሼ ላይ ምንም ችግር የለም አሉ ወአተዘወጁ ኒሳ አሉ ሐላል ከሆኑ ምስቶቼ ከባለቤቶችም ጋር አብሬ ያድራለሁኝ አሉ። አናሙ ፈአስተይቀዝ ምሽቱን መተኛትና ማረፍ ማንቀላፋት ያለብኝን ያህል ከተኛው በኋላ መነሳት ባለብኝ ሰዓት እነሳለሁ፣ ኢባዳ አደርጋለሁ፣ ከአላህ ጋር እገናኛለሁ አለ። ፈመን ረጊበ አን ሱነቲ ፈለይሰ ሚኒ አለው። ከዲን እስላም አመጣጥ ከሸሪያችን ተገላቢጦሽ የሚሆን ሰው ከኛ የለም አለ። ይሄ ቁርአን አያትም ወረደ። ሰሃባዎቹ ደነገጡ። የዛኔ እንዲህ አይነት ውሳኔ ላይ የገቡ ሰሃባዎች ነቢዩም እንዲህ አይነት መልእክት አስተላለፉ መስጂድ ላይ ቆመው የቁርአን አያቱም ይሄ አሁን ያነብብኩላችሁ አያትም በእነሱ ሰበብ መነሻ ሆኖ ወረደ። ደነገጡ። ግን አንድ ጥያቄ ነቢዩ ላነሱ እነዚህን ነገሮች በላችን ለሐራም ናቸው ብለን ስንል እየማልን ነው ያልነዋል ወላሂ እኔ ስጋ አልበላም፣ ወላሂ ፍራሼ ላይ አልተኛም እያልን እየማልን ነው። ማላችን እንዴት ይሆናል? የዛኔ ደግሞ ይሄ የቁርአን አያ ወረደ። ላ ዩአኺዙኩም ላሁ ቢለግዊ ፊ አይማኒኩም አለ አላሁ ስብሓነ ወተዓላ። አንድን ነገር በምላስ ልምድ ፈልጋችሁ አስባችሁበት ሆን ብላችሁ ባልተማለ ማላ ሰብቀል ይባላል። ሰው ዝም ብሎ አፉ ለምዶ ወላሂ ይላል። ወላሂ አላደርግም፣ ወላሂ አደርጋለሁ፣ ወላሂ አይሆንም፣ ወላሂ ይሆናል። ይሄ ለግወ ይባላል። ማላነቱ ላይ ወስኖበት አክብዶ ይህን ማላ ካፈረስኩ ወላሂ ብሎ የማለ ሰው የተቀመጠለትን መቀጫ ቅጣት እቀጣለሁ ብሎ ተዘጋጅቶበት ባልማለ ጉዳይ በማላው ጥፋትና ወንጀል ነው ተብሎ አይያዝበትም አላህ ጋር የሚል ይሄ የቁርአን አያ ላ ዩአኪዝኩም ላሁ ቢለግዊ ፊ አይማኒኩም ወላኪን ዩአኪዝኩም ቢማ አቀድቱም ለአይማን። ሆን ብላችሁ አስባችሁበት፣ ወስናችሁ፣ ተዘጋጅታችሁበት የማላችሁት ማላ ሲሆን ይዛችኋል። ያን ማላ ጥሳችሁ የምትሰሩ ነገር በሚኖር ጊዜ ከፋረተል የሚን ያስፈልጋል አለ። ያን ከፋረተል የሚን መቀጣጫውንም አብራራው ጌታ አላሁ ሱብሓነሁ ወተዓላ። ሆን ብላችሁ አስባችሁ ሂንስ ላይ ጥሰት ላይ ሆን ብላችሁ የማላችሁትን አስባችሁበት ተዘጋጅታችሁበት የማላችሁትን ማላ አፍርሳችሁ ጥሳችሁ የምትሰሩ ነገር ካለ ፈከፋረቱሁ የእሱ መቀጣጫ ሊሆን የሚችለው አንደኛ ኢጥዓሙ አሸረቲ መሳኪን አስር ምስኪኖችን ማብላት አለበት። የሱ አንዱ መቀጣጫ። አስር ምስኪኖችን ሰው ሲያበላ የአቅም ጉዳይ የሰው ልጅ የአቅም ጉዳይ የተበላለጠ ነው። የሰው ልጅ በአኗኗሩ በዕለት ገቢው በኢኮኖሚው ሁሉም እኩልና ተመጣጣኝ አይደለም። ስለዚህ በከፋረተል የሚን ውስጥ የገባ ሰው ሂንስ ላይ ጥሰት ላይ ከገባ የሚለካው አስር ምስኪን ማብላቱና መመገቡ በራሱ አቅም ነው የሚለካለት። ምን አውሰጢ ማ ጡጢሙነ አህሊኩም አለ አላህ እናንተ ቤተሰቦቻችሁን ከምትመግቡት ከምትቀልቡት ያማከለ ሰው ሁሌ ጥሩና በጣም ምርጥ የሆነ ምግብ ሁሌ ቤተሰቦቹን ልጆቹን ላይመግብ ላይቀልብ ይችላል። የተዘበራረቀ ነው። በምክንያት ያርዳል፣ ሁሌ ላያርድና ሁሌ ቤተሰቦቹ ስጋ ላይበሉ ይችላል። በአብዛኛው ቤተሰቦቹን ከምቀልበው ያማከለውን አቅሙ በፈቀደው አስር ምስኪኖችን መመገብ አለበት አለ። አው ክስወቱሁም ወይም እነዚህን አስሩ ምስኪኖች ልብስ ያልብሳቸው በአቅሙ ልክ እሱን ሊመጥን በሚችል ኢኮኖሚው በፈቀደ ልክ ያልብሳቸው። አው ታሪሩ ረቀባ አቅሙ ከዛ በላይ ከፍ የሚልና አቅሙ ከዛ በላይ የጎለበተ ከሆነ አገልጋይ ሆነው በሰዎች ቁጥጥር ስር በአገልጋይነት የሚኖረውን ሰው ነፃ ማውጣት አለ። ፈመን ለም የጅድ ፈሲያሙ ሰላሰቲ አያም። እንግዲህ እነዚህን የተገለጹትና የተዘረዘሩትን ነገሮች ለከፋረተ የሚን ለማለው ማላ ጥሰት እነዚህ የተገለጹትን ነገሮች ማሟላት የማይችልና የማያገኝ አቅሙም የማይፈቅድ ከሆነ ሶስት ቀን መጾም አለበት አለ አላሁ ስብሓነ ወተዓላ። ዛሊክ ከፋረቱ አይማንኩም ኢዛ ሐለፍቱም። እንግዲህ ይሄ የተዘረዘረው ሁኔታ ማላ ምላችሁ በማላችሁ በማላችሁት ማላ ሳትቆሙ ቀርታችሁ ጥሳችሁ የማላችሁ የማላችሁትን ማላ ጥሳችሁ كافر رساتشه يمي يمي جباتشه وانا مكة تاچا كفاراتشه نو على الله سبحانه وتعالى واحفظوا ايمانكم يمالاتشه تمالا أنت كتاساتشه بزينة ملكو بتعززوا ملكو تبدكوت ويم ملاتشو كافر رساتشو بوالا يالا كفارا زنبلاتشو أتتالوت ይላል አላሁ ስብሓነ ወተዓላ። ከዛሊክ ዩበይኑ ላሁ ለኩም አያትህ ለአለኩም ተሽኩሩን። ለሰው ልጆች ሐላል ሐራም የሆኑትን ለአኼራቸውም ለዱንያቸውም ጠቃሚ ሊሆን የሚችለውን ቁርአን ውስጥ አስፈላጊ የሆኑ አንቀጾች አያቶችን እንድትረዱና ይህን ላደረገልና ይህን እድል ለወፈቀን አላህ ብላችሁ እንድሸክሩትም ጭምር አርኪ በሆነ መልኩ ይገልጽላቸዋል ይላል አላሁ ስብሓነ ተዓላ። እንግዲህ ስለ እንዲህ አይነት ማብራሪያና ትምህርት ከሰጠ በኋላ አላሁ ስብሓነ በዚህ አያ ቀጥሎ ወደ ሌላ አጀንዳ ገባ። ቁርአን ከሌላው ኩቱበ ሰማዊያ ለየት ከሚያደርገው አንዱና ትልቁ ይሄ ነው። ባለፈው ደርስ ልንዳስሰው እንደሞከርን ሁሉ ኩቱብ ሰማዊያ ሌሎቹና አብዛኛዎቹ ሐራምና ሐላል በጥቂቱ ይገልጻሉ። በአብዛኛው ማብራሪያ የሌለውም አለ። ቁርአን ግን በብዙ መልኩ ይለያል። አንዳንዶቹ ኩቱበ ሰማዊያ ዕልመል ፈዳኢል ብቻ አላቸው። ዕልመል ፈዳኢል ማለት ውዱ አድርገህ መስጂድ ብትሄድ በውዱ ይሄን አጅር ታገኛለህ። መስጂድ በመጓዝ ይሄን ያህል አጅር ታገኛለህ። ሄደ ጀማዓ ሰግደ ስትመለስ ይሄን ታገኛለህ። ሌሎች ሌሎች መልካምና ኸይር የሆኑትን ነገሮች እየቆጠሩ የሰው ልጅ አጅር የሚያገኛቸውን ነገሮች ብቻ ማብራራት ኢልመል ፈዳኢል ይባላል። አንዳንድ ኩቱበ ሰማዊ በዚህ ብቻ የተገደቡም አሉ። አንዳንዶቹ ደግሞ የቁርአን ያህል የማብራራታቸው ጉዳይ በጣም ውስን ይሆንና በሰዓቱ አስፈላጊ የሆኑትን ካለው ትውልድ ጋር ሊያስችል የሚችለውን ሊያስኬድ የሚችለውን በሰዓቱ ጎልቶ ጎልቶ የታዩትን ነገሮች ጠቀስ ጠቀስ አድርጎ ብቻ የሚያልፉ አይነቶችም ሂደት አለ። ቁርአን ግን ከኋላ ቀጣይ የሚመጣ ሌላ ከኩቱበ ሰማዊያ ሌላ ስለሌለ ነቢዩም ኻተመን ነቢይ ስለሆኑ ቁርአንም የመደምደሚያ ኩቱብ ስለሆነ ይሄ ቀረሽ ያልተባለውን ነው ሁሌ አዲስ ሊሆን፣ ሁሌ ሊያሳምን፣ ሁሌ አርኪ፣ ሁሌ ጣዕም ያለውን መልእክት ያስተላልፋል። አንዴ ሐላልና ሐራምን አስፈላጊ ከሆነው በላይ እያብራራ አንዳንዴ ህግና ደንብ ውስጥ ይገባል። አንዳንዴ በቤተሰብ ህግ ይገባል። አንዳንዴ ስለ ግብይት ይገባል፣ ይገልጻል። አንዳንዴ ስለ ግብርና ይገባል። ቁርአን አልዳሰሰም የምትለው ምንም ነገር የለም። ከእንደዚህ አይነት ባህሪያቶቹ ዛሬ ስለ ኸምር ሐራምነት በዚህ ቁርአን አያ ሲያወርድ